ሐቅን እያወቁ እንዲህ አይነት የተዛባ ንግግር የሚናገሩ ማለት ኡላኢከ አለዚነ ለአነሁም ላህ አላህ ከራህመቱ የጠረዳቸው እርግማኔውን ያወረደባቸው ናቸው ይላል። ወመን የልአን ላሁ ፈለን ተጅደ ለሁ ነሲራ አም ነሲቡ ሚነል ሙልክ የንግስና ድርሻ አላቸውና ነው ይላል አላሁ ስብሓነ ወተዓላ። ያ ሙሐመድ አንተ ነቢይ በመሆነ ከይሁዳዎች ውስጥ ነቢይ ስላልተላከ ከነሱ ዘር ሐረግ አንተ ነቢይ ስለሆንክ ሐሰድ፣ ምቀኝነት የሚይዛቸው ፈኢዘን ላ ዩእቱነ ናሰ ነቂራ ለሰዎች ርስቅ ሊያካፍሉ አንድን ሊሾሙ አንዱን ሊሽሩ አንዱን ሊጎዱ አንዱን ሊጠቅሙ ሊያስችል የሚያስችላቸው የሆነ ንግስና ቢኖራቸውም አኖሩ ለሰው ልጅ አንድም ቅንጣት የምታክል የሆነች የተምር ፍሬ ጠብታዋን ለሰው ልጅ አይሰጡም፣ አይለግሱም ነበር። ግን መሾም፣ መሻር፣ መረዘቅ አለመረዘቅ፣ የሰውን ልጅ ደረጃ ከፍ ማድረግ ዝቅ ማድረግ በአላሁ ስብሓነ ወተዓላ እጅ ብቻ ነው። አም ያሕሱዱነ ናሳ አላ ማ አታሁም ላሁ ሚን ፈድሊ እነዚህ ሰዎች ከምቀኝነት ባሻገር ሌላ ነገር አይደለም የተጸናወታቸው። አንተ ነቢይ ሆነ ከራሳቸው ከይሁዳ ውጭ ለምን ሌላው ነቢይ ሆነ የሚለው ሐሰድ ነው። አላህ በሰጠው ፈድልና ኒዕማ ሐሰድ የተጸናወታቸው فقد آتينا آل إبراهيم الكتاب والحكمة وآتيناهم ملكا عظيما كبني إسرائيلوج إن إبراهيم ሌሎች ነቢያት አንቢያዎችም ንግስናንና ንቡዋን ጭምር የሰጠናቸው የለገስናቸው የሉምና ነው። ለምን ሐሰድና ምቀኝነት በአንተ ላይ ብቻ ይንጠለጠላሉ? አለ አላሁ ስብሓነሁ ወተዓላ። ፈሚንሁም መን አመነ ቢህ ወሚንሁም መን ሰዳ ይህ ሲባል የሁዳ በአጠቃላይ ዲንን ያልተቀበሉና ከኢማን መቶ በመቶ ሁሉም ያፈነገጡ ማለት ሳይሆን ያ ሙሐመድ ከነሱም ውስጥ በቁርአን ያመነ ሐቅን የተቀበለም እኮ አለ፣ በቁጥር አነስተኛ ቢሆኑም ማለት ወከፋ ቢጀሃነመ ሰዒራ ላፈነገጡትና ለከፈሩ ጀሃነም እነሱን ይዘው ተቀጣጣይ መሆኑ በቂ እኮ ነው አለ አላሁ ሱብሓነሁ ወተዓላ። እነለዚነ ከፈሩ كفروا بآياتنا سوف نسليهم نارا ማንም አፈንጋጭ ሐቅና አልቀበልም ብለው ልክ እንደነሱ እንደ የሁዳዎች አኽራን አልቀበልም ትክክለኛ ሰው አልሆንም ብለው ያዙኝ ልቀቁኝ ብሎ የሚያፈነግጥ አለ አላሁ ስብሓነ ወተዓላ። ምክንያቱም ምንም ይሁን ምንም የተመካው ምንም ይሁን ምንም ሊያፈነግጥ ሐቅና ትክክለኛነትን ላይዝ ያዙኝ ልቀቁኝ ብሎ ሊምቦ ጫረቅ እንደዚህ አይነት አፈንጋጭነት ላይ የገባ ሁሉ አለ ሰውፈ ፍኑስሊህም ናራ አለ። ቅያ ማለታ ንዳዷ እሳት ውስጥ ቁጭ እናደርገዋለን አለ አላሁ ስብሓነ ወተዓላ። ኩለማ ነድጀት ጅሉድሁም አለ እሳት ውስጥ ተወርውረው እዚህ ዱንያ ላይ አፈንጋጭ የነበሩ ለሀቅ ጀርባ ይሰጡ የነበሩ ስትመክረው ኋላቀርነት ብሎ የሚመለከት ስልጣኔ የጎደለው ብሎ ራሱን የረቀቀ የመነጠቀ አድርጎ ላይ ጣራ ላይ የሚሰቅል ምክንያቱ ምንም በለው ምንም ሀብት በለው እውቅና በለው ስልጣን በለው ምንም በለው እንደዚህ አይነቱ አፈንጋጭ ጀሀነም እሳት ውስጥ ነገ ቅያማ ለታ ሲወረወር ኩለማ ነዲጀት ጁሉድሁም አለ አላሁ ስብሓነ ወተዓላ ندو ندو ندو قداچو ككسل بحالا بدلناهم جلودا غيرها ليذوقوا العذاب ليلة عدس قدا انتكال لن سكاچو يجمر زلال من دينورا الله سبحانه وتعالى اين لما درك ان الله كان عزيزا حكيما بزيد رقيتو يا لزلم بتككل بفتحاوي النت በጥበብ በተሞላ እውቀት የሚሰራ ጌታ በጥበብና በእውቀት ያለ አድሎ በፍትሃዊነት የሚሰራና የሚፈርድ ጌታ እንጂ ዛሊም የሆነ አይደለም። ወለዚነ አመኑ ወአምሉ ሳሊያት በዚህ ተገላቢጦሽ መልካም እየሰሩ አኽራን ያወቁ በእጄ ያለው ነገር እኔ ተመክቼ ከሀቅ ሊያፈነግጥ ከሀቅ ልሸሽ አያስችለኝም። ሀብትም በለው ቅድም እንዳለ ብልጽግናም በለው እውቅናም በለው ምንም ምንም በለው ስልጣንም በለው እንዲመካ የሚያስችለኝ ነገር አይደለም። ይሄ ሊጠፋ ይችላል ወይኔ ቀድሜ ጠፋ ሊሆን ይችላል ብለው ውስጣቸውን አሳምነው እነዚህ ነገሮች ሳያንሸራትታቸው original የሆነ إيمان ና تقوى ን ይዘው መልካም ስራን የሰሩትማ አለ አላሁ ስብሐ ሰኑድኪሉሁም ጀናቲን ተጅሪ ሚን ታህቲሃ አልአንሃር የምናስገባው ጀነት መናፈሻው አንዴም ሊቋረጥ አንዴም ሊደርቅ ባልቻለ ምንጭ መንጭቶ በሚምዘገዘግ በሆነ ውሃ እየተዝናኑ ይቀመጣሉ፣ ይኖራሉ ጀነት ላይ ካሊዲነ ፊሃ አበዳ ዘላለም እድሜ ልካቸውን ዘውታሪ ሆነው ይኖራሉ። ማንም ውጡ ብለው ሳያባራቸው ሊያባራቸው በማይችለው ጀነት ላይ አለ አላሁ ስብሓነሁ ወተዓላ። ለሁም ፊሃ አዝዋጁ ሙጠሃራ የመዝናናቱና የመደሰቱ ለእንደነዚህ አይነት إيمان ን ለጨበጡ original የሆነ تقوى ቀልባቸው ላይ ምንም ነገር دنيا ላይ ሳይበግራቸው ለዚህ እድል ጀነት ለሚበቁ የተዘጋጀላቸው መስተንግዶና ሽልማት አሁን የተገለጸው በቂ ሳይሆን እንደገና ተጨማሪ لهم فيها أزواج مطهرة حور العين ተብሎ ለጀነት ብቻ የተሰሩና የተዘጋጁ የጸዱ ሴቶችም አሏቸው ይላል አላሁ ሱብሓነሁ ወተዓላ። ከምንም ከምንም ይጠሩ ዱንያ ላይ ያሉ ሴቶች በተፈጥሮ ካለባቸው ተፈጥሮ ከሚያመጣባቸው ምራቅ በለው፣ አክታ በለው፣ ፔሬድ በለው፣ ሽንት በለው፣ ሰገራ በለው ይሄ ሁሉ የሌላቸው ይጸዱ ማለት ነው። ግን በነገራችን ላይ አንድ አጃቢ የሚሆን ነገር ምንድን ነው? ጀነት ላይ ያሉ ሴቶች እንደዚህ ናቸው። ሁረላይኖች ለጀነት ሰዎች እየተዘጋጁ ዩራ ሙክ ሱቅሂማ ሚን ወራኢ ላህሚ ሚነል ሁስን አሉ ነቢዩ አለይሂ ሰላቱ ሰላም ሹፍ ይሄ መቅኔዋ ይሄ የሰውነቷ መቅኔ ወይም ደግሞ በጥሩ አገላለጽ ደም ስሯ ሲሽከረከር መስታወት በለው በሰውነት አካሏ እንዲህ ይታያል አለ። ሚነል ሁስናል ከውበት የተነሳ የውበት አይነት ስንት አይነቱን ውበት ትገልጽላታለህ። ብናብራራው ብናብራራው ሁሉንም አዲስ ብናፈሰው ይሄ ምሽት አይበቃም። ለጀነት ሰዎች የተዘጋጁ ቱራሌ ግን የሚገርመው ይሄ አይደለም። በጣም የሚያጅበው ምንድን ነው? እንደዚሁ አይነት ተቅዋና እንደዚሁ አይነት ኢማን እንደዚሁ አይነት original የሆነ ተቅዋ እንደዚህ አይነት መልካም ስራ ሰርቶ የሄደ ወንድ ምስትየውም እንደዚሁ አይነት በምትሆን ጊዜ በጣም የሚገርመው ከዚች ከሁረልኢን እጥፍ ድርብ ትበልጣለች። በውበት በለው ከተዘረዘረላት ነገር ሁሉ እቺ የዱንያዋ ባለቤትህ እጥፍ ድርቡን ትበልጣለች። እሷ የዚሁ ባለቤት እንድትሆንና ላለመለያየት አብቃት። ዋናውና ቁም ነገሩ እዛ ላይ ነው። ኢነላህ ያእምሩኩም አን ቱአዱ ልአማናት ኢላ አህሊሃ። አደራ ባለ አደራ የሆናችሁ ሰዎች አደራችሁን እንድትመልሱና ወደ ቦታው ወደ ቦታው እንድትመልሱ ያዛችኋል ጌታ አላህ ሱብሓነሁ ወተዓላ። አደራ ሲባል ስልጣንም አደራ ነው። አደራ ሲባል ኢማም ሲያሰግድ መእሙሞቹ ላይ አደራ አለበት። መምህር አስተማሪ በልጆቹ ላይ አደራ አለበት። ምስት የባለቤቷ አደራ አለባት። ቢያይ ባያይ የእሱን ሀቅ አማና መጠበቅ የሰው አደራ ገንዘብም በለው ንብረትም በለው ሀቅም በለው አደራህን አንተ ጋር ይቀመጥልኝ ተብሎ የተቀመጠ ማቴሪያልም ማቴሪያልም ይሁን አደራ አደራን እዛ አደራ ላይ እንድትቆሙ እንድትመልሱ ይገባል አለ አላህ ሱብሓነሁ ወተዓላ። በአሁኑ ጊዜ ግን ያለ አደራ ብቁ የሆነ ሰው ማንም የለም። ስክድ ታያለ ለትንሽ ጥቅም ለትንሽ ትርፍ የሸጠ ሰው ገዢው ካንተ የገዛው ምንም ይሁን ምንም ቤት በለው፣ መሬት በለው፣ እቃ በለው፣ ቁስ በለው፣ ሌላም ሌላ ነገር በለው፣ ሲኒ ብርጭቆን በል ከፈለግ ሱቅህ መጥቶ የገዛ ተመልሼ መጥቼ ወስዳለሁ። አንተ መስጂድ ስትገባ ሁሌ አያለሁ ጀማ ስትሰግድ ሐቄን አትክድም ብሎ ያለ ምስክር ያለ ፍርሚያ አማነት አላህ የአላህ አማና ላይለ ጥሎ ይሄዳል። በአሁኑ ጊዜ ሁሉ ነገር እየጨመረ ነው። በሁለተኛው ቀንና በሶስተኛው ቀን እቃ ይቀበላሉ ሲል ጣራ ወጥቷል። ዋጋው ክደት በክደት ነው የሚታየው። ክደት ክደት በክደት የካጆች የመጀመሪያ በአሁኑ ጊዜ ሰፈላ ወለ የሚቆም ሰው ነው ድብን ያለ ካጆ የሆነ አክራን ረስቶ እየው ማስታወቂያ የሚመስል ቀሚስ ለብሶ ጀለቢያ ለብሶ እንደሚል ሱሪ አሳጥሮ ሲሄድ ተበልቅጦ እየው ጺም አሳድጎ ሀቅ ላይ ቁም ያፊ ለምን ካፍር አይሆንም? ከፈለገ አማናውን አንተ ጋር ያስቀመጠው ካፍሩን ከፈለገ አንዳንዶች የካፍርን ሀቅ መብላት አያስጠይቅም ይላሉ። ነቢዩ ናቸው የነገርኩ እንደዚህ ብለው። በፍጹም እንደዚህ አይነት ሸሪዓ የለም። አጭበርብር የሚል ሸሪያ የለም። የአላህን አማና ጭኖብሃል፣ አከተመ። ኢነላህ ያእምሩኩም አን ትወዱ ለአማናት ኢላ አህሊያ መልሰ ስት ማንም ይሁን ማንም የተንገበገበ የተንገበገብከው የተስገበገብክለት የካድክ ንብረት ወይ ትበላዋለህ ወይ አትበላውም። በላሁት ብለህ ጣፈጠኝ ብለህ አኝከ የዋጥከው በትኮት ይወጣ የለ አልረዘቀህም ማለት እኮ ነው። እንደዛ ሊገለብጠው ይችላል እኮ ጀሊሉ። መስገብገብ አያስፈልግም። የአኺ አላህ በልጽግ ካላለ በስተቀር ማንም ሊበለጽግ አይችልም። በእውቀቱ በጭልፊትነቱ በመካዱ የክደት መዓት ነው በአሁኑ ሰዓት እየተንሰራፋ ያለው። ይሄ የአላህን ቁጣ ያመጣል። ዝናብ እንዲጠፋ እንዲቀር ያረጋል። አማናህ ላይ ቁም ቁም አልይ ብን አቢ ጣሊብ አሚር አልሙእሚኒን በሆነ ጊዜ አልይ ብን አቢ ጣሊብ አንድ ፎጣ እንደዚህ ጀርባቸው ላይ ትከሻቸው ላይ ይዘው ግመል ላይ እየተጓዙ እያለ ተንሸራታ ወደቀች። መውደቁንም አላወቁም። አልይ ብን አቢ ጣሊብ የነቢዩ ሰሃባ የአጎታቸው ልጅ በኋላ ለካስ አንድ የይሁዳ መንገድ ላይ ከርቀት እያያት ነው። ከአልዩ ኢብኑ አቢ ጣሊብ ትከሻ ስትወርድ ስትወድቅ ደረሰባትና አነሳ፣ ወስዶ ሄደ። እቺ ፎጣ መዲና ላይ ለአልይ እብኑ አቢ ጣሊብ እንጂ ለማንም የለችው። ይሄ የሁዳ ለብሶ ተገኘ። አልይ እብኑ አቢ ጣሊብ የእኔ ፎጣ ነች የወሰድከው፣ ጠፍቶብኛል መንገድ ላይ። በፍጹም የራሴ ነች። አሊ ብን አቢ ጣሊብ አሚር አልሙእሚኒን በሰዓቱ የሙእሚኖች መሪ የሆነ ያዙትና ከሰው ኢያስ ኢብኑ ሙአዊያ የሚባል መሪ ጋር ቃዲ ዳኛ ፎጣ ይቺ የኔ ነች፣ ወድቃብኛለች፣ ከትከሻ ተንሸራታ ከኋላዬ ቢኖር ነው እንግዲህ አንስቶ ወስዷታል ማለት ነው የአሚረል ሙእሚኒን አለ ቃዲው ምስክር ያምጧ የእርሶ መሆኑን አለ። አንስቶ ሲወስድም ያየ ምስክር ያምጡ። የሾማቸው እኮ አልይ ነው፣ አልይ ብን አቢ ጣሊብ ነው ቃዲውን፣ ዳኛውን። ከሀቅ ወደ ኋላ ግን አይልም። ሹፍ ቁርአን እንዲህ ነው። ሰሃበቱ ረሱልላህ እንደዚህ ናቸው። የሁዳ ነበርና ይሄ ሊደቀድቅበት ላ ሙስሊም አይደለምና ሊጭንበት ላ አይሆንም። ምስክር ያምጡ። አልይ ብን አቢ ጣሊብን እያስ አለኝ ምስክር አመጣለሁ። በማግስቱ ምስክር ይዞ ቀረቡ። እቺ ፎጣ የአልይ ብኑ አቢ ጣሊብ መሆኗን አውቃለሁ፣ ወድቆባቸዋል፣ ከትከሻ ተንሸራቶ አይቻለሁ ብሎ ሊመሰክር አንድ ቁምቡር የሚባል ኻዲም አላቸው። በሰዓቱም አብሮ ነበረ። አቀረቡት። ማና አንተ ስምህ ማን ነው? ቁንቡር አልይ ብን አቢ ጣሊብን አሚረል ሙእሚኒን ታውቃቸዋለህ? አው አውቃቸዋለሁ። የት ታውቃቸዋለህ? ኻዲማቸው ነኝ። እንግዳውስ ኻዲማቸው ከሆንክ ለምስክርነት ብቁ አይደለህም አለ። ነቢዩ አለይሂ ሰላቱ ወሰላም ብለዋልና ላ የጁዙ ሸሃደቱ ቃኒኢን ሊአህሊል በይት ብለዋል። የአንድ ሰዎች ቃዲም አገልጋይ የሆነ ወይንም ጥቅም የሚጋራ ወይንም ጥቅም ጠባቂ ለነዛ ሰዎች መስካሪ መሆን አይችልም ብለዋልና አልቀበልም ምስክርነትን አሉ። شوف አልይ ብን አቢ ጣሊብ እንግዳውስ ሌላ ምስክር የለኝም አለ። ይሁዳው ምን አለ? ወላሂ ለሐቅና ለሐቃችሁ ብቻ እያልኩ አለ። እውነትም ትክክለኛ ዲን አለ። እውነትም original ዲን አለ። እስቲ እንዴት አርገ ትፈርዳለ ብዬ ነበር ቃዲ ዳኛ አንተን አለ። የሁዳ ነው ብለ ታዛባለህ፣ ታንሻፋል ልጠብቅህ ነበር አለ። ለዛም አሚረል ሙእሚኒን መሪ በቃ እንዲህ አይነት ሀቅ ፍርጥርጥ ብሎ ወጥቶልኝ ፎጣውም የአልይ ብን አቢ ጣሊብ የአሚረል ሙእሚኒን ነው፣ ትክክል ነው። እኔም አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመድ ረሱል ሀቅ ይሄን ያህል ነው። ፍርጥርጥ ማለት አለበት። ካፍር ስለሆነ እንደዚህ ስለሆነ እንደዛ ስለሆነ የካፍር ሀቅ ምናምን አማና ለእንጎብስ የአላህን ቁጣ ላያችን እንደ ዝናብ አናዝንብ።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 وأصحابه ومن اهتدى هداه إلى يوم الدين يقول الباري جل وعلا في محكم تنزيله الله سبحانه وتعالى ሁሌም ጣዕሙ ሊጠፋ በማይችል ሁሌም የአገላለጽ ውበቱ መቼም ሊከስም በማይችል በዚሁ መልኩ ዘመንን ተሻግሮ يمنورنا زمنم لشرو بمايتشد كلام يلال جيتاشن الله سبحانه وتعالى إن الله يأمركم أن تؤدوا الأمانات إلى أهلها بتنانتنا درساتشن وده آياته ما بقى باندرسم قرف أدرقن نبر يتونو إيه خطاب عام لجميع المكلفين إلى نهاتوج أكثر المفسرين يا الله سبحانه وتعالى تزاز يا زاتشوها الجيتا الله سبحانه وتعالى أن تؤدوا الأمانات إلى أهلها أمانا ጥሬ ቃሉ አማና ማለት አደራ ማለት ነው። እንድትሰጡ እንድትመልሱ ያዛችኋል። ለባለቤቱ ስጡ፣ ለባለቤቱ መልሱ፣ አደራችሁ ላይ እንድትቆሙ ያዛችኋል ይላል። አደራ ሲባል በሁለት ይከፈላል። አማና ሲባል አንዱ በሰው ልጆች ላይ ዋጅብ የሚሆኑ ጀሚዑል አማናት አልዋጅባት አለል ኢንሳን ምን ሁቁቅላሂ አዘ ወጀል አላሁ ስብሓነ ወተዓላ ኸልቆን ሲያበቃ ለጫውታ የሰው ልጅ በዚች ምድር ላይ በዚች ሀያት ላይ ሲኖር ለቀልድ ጊዜውን በፈለገ አይነት መልኩ አሳልፎ ኖሮ እድሜው ሲያልቅና ሲያከት በሞት ሊለይ ብቻ አይደለም የሰውን ልጅ የከለቀው የፈጠረው። ትልቁ ግብ ትልቁ ዓላማ የሰውን ልጅ አላሁ ስብሓነ ወተዓላ ሲኸልቅ እሱን ብቻ እንዲያመልኩት ነው፣ እንዲገዙት ነው። እነዚህ የአምልኮ ትዕዛዛቶች በየትውልዱ በየትውልዱ ዘመን መጥቶ የእኛን ነቢዩ እስኪደርስ ድረስ በርሱሎች በአንቢያዎች አማካይነት የኸለቃቸውን ጌታ አላሁ ስብሓነ ወተዓላን እንዲያመልኩ በሚተላለፈው መልእክት መሰረት እንዲፈጽሙ የሰው ልጆች ግዳጅ ሆኖባቸዋል። ይህን ግዳጃቸውን የአላሁ ስብሓነ ወተዓላን አምልኮ በሚወጡ ጊዜ አንዱን የአላሁ ስብሓነ ወተዓላን አማና ተወጡ ማለት ነው። የአላህ አማና በሰው ልጅ ላይ የአላህ የፈጣሪው የጌታ የአላሁ ስብሓነ ወተዓላ ባሪያው መሆኑን አውቆ የሰው ልጅ አጎነበሰ፣ ጉልበቱን ይዞ ሩኩ አደረገ ማለት እንዲያጎነብስልህ እኔ ይገባኛል፣ ምንም አይደለውም። ካለመኖር መኖር ላይ ያስገኘኝ አንተ ነህና ብሎ ነው አጎንብሶ ጌታን አላህ የሚያመልከው ሩኩ የሚያደርገው። የተከበረ ፊቱን የሰው ልጅ መሬት ላይ ተደፍቶ ስጁድ ሲያደርግም እንዲሰግድልህም ይገባ ጌታ አላህ እኔም ብቻ ሳይሆን ከኔም የገዘፉ ፍጡራኖችን የኸለቅ ሊሰግድልህ የሚገባኝ ጌታዬ ነህ ኻሊቄ ነህ ብሎ ነው ስጁድ የሚያደርገው። ይህን ተገበረ ማለት አማናውን ተወጣ ማለት ነው። ስለዚህ በአላህ ትእዛዛቶች መቆምና በተከለከለ ቦታ ተከልክሎ መገኘት አማና ነው። የአላህን አማና የሰው ልጅ ተወጣ ማለት ነው። ይሄ በአላህ በኩል ያለ አማና ይባላል። ሌላው ማንም ሊያውቀው የሚችል የሰው ልጅ አማና ነው። ትላንት ትንሽ ነካ ነካ ልናደርገው እንደሞከርን ሁሉ አማና በምንም መልኩ ሊሆን ይችላል። መሪ አማና አለበት። ከሰዎች በጭንቅላት በልጦ ተሽሎ አይደለም መሪ የሚደረገው። አላህ በየትኛውም አጋጣሚ አምጥቶ ካስቀመጠበት ላዩ ላይ እንዲመራ የመምራት እድሜውን እስኪጨርስ ድረስ ይመራል። በሚመራበት ጊዜ ሁሉም አይነት የበላይነት እጁ ላይ ይወድቃል። ትላንት እሱ በሰዎች ይመራ የነበረ ነው። ለጉዳዩ ለሃጃው መሪዎች ጋር የሚመለከታቸው አካሎች ጋር ሲመላለስ ሲያስፈጽም የነበረ ነው። ዛሬ እሱ መሪ ሆኖ ወንበር ላይ ቁጭ ሲል ማየት ያለበት መዳሰስ ያለበት እኔም ነገ ከዚህ እነሳለሁ። ይሄ የማይቀር ነገር ነው። ምክንያቱም እዚህ ወንበር ላይ የተቀመጡት ከኔ በፊት የነበሩት ተነስተው ነው እኔም እዚህ ጋር የተቀመጥኩት። ስለዚህ እኔም ቢሆን ማንም ምንም አይደለሁኝም። አላህ ከኔ የሚፈልገውን አማና ለሰው ልጅ መወጣት አለብኝ። የምስኪኖችን፣ የተቸገሩትን ነገ ይሄ አቅም ላይኖረው ይችላል። ትላንትና እሱ በተቀመጠው ወንበር ላይ የተቀመጡትን ሰዎች ሲያጣጥል ሲወርፍ የነበረ ነው። ዛሬ እሱ እድለኛ ሆኗል። እዚህ ጋር የሚችለውን ነገር ሁሉ ጊዜ ገደቡ ሳያልቅ አማናው መወጣት መቻል አለበት። ከሚችለው ከአቅሙ በላይ አይደለም። ማድረግ እየቻለ መለገም የለበትም። ሰው የዘራውን ነው የሚበላው። አላህ ምን ይለኛል? እኔ መደቆስ ችላለሁ፣ አሁን መጨፍለቅ ችላለሁ፣ መርገጥ ችላለሁ፣ ማሰር ችላለሁ፣ ሌላም ሌላ አይነት እርምጃዎችን መውሰድ ችላለሁ። አማናዬን ወደ ጎን ትቼ እነዚህን ጡንቻዎች ተጠቅሜ ያስለቀስኩ እንደሆነ ሰዎች እንዲማረሩብኝ ያረኩ እንደሆነ ተራዬን ነገ ከዚህ ወንበር ተነስቼ እኔስ አላለቅስም፣ ቤተሰቦቼ ልጆቼስ አያለቅሱም፣ ይሄ እድል ነገ ይሄ እጣ ፋንታ አይገጥመኝም ብሎ ማሰብ መቻል አለበት። ያንተ ሀሳብ ካረገ አማናውን በአግባብ እንዲወጣ ይጠበቅበታል። የሰው ልጅ ለአኺራ ብሎ በሚሰራ ነገር ላይም አማና አለበት። ኮሚቴ ሆናለሁ ብሎ ተዋቅሮ መስጂድን ካድማለሁ ብሎ አጅር ከአላህ ብቻ ፈልጋለሁ ብሎ የመስጂድን ጉድለቶች ተመካክረን እንሸፍናለን ብለው ለመስጊድ አስፈላጊ ነገሮች ላይ ሁሉ የኢባዳ ቤት ነው፣ የአላህ ቤት ነው፣ ሩኩዕ ስጁድ የሚደረግለት ቤት ነው ብሎ የተዋቀረ አካልም አማና አለበት ተጭኖበታል አጉሌ እቺ አጋጣሚ አትገኝምና ብሎ እልከሰከሳለሁ፣ ነፍሲያን ካድማለሁ ከሆነ አይውደቁ መውደቅ ላይ ይጥለዋል ጌታ አላህ ሱብሓነሁ ወተዓላ። አማና ብዙ ነው። ቤቱም ላይ ሰውዬ አባወራ ሆኖ አማና አለበት። ልጆቹን በዲን አንጾ ማሳደግ፣ ተቅዋ ኢማን እንዲጨብጡ ማድረግ፣ የራሱን ምቾትና የራሱን ድሎት ብቻ መጠበቅ ሳይሆን የምስቱን፣ የልጆቹን ሌላውን ተው ከልጆች ውስጥ ራሱ ማበላለጥ አይችልም። ሁሉም ልጆቹ ናቸው። አንድ ኑዕማን ኢብኑ በሺር የሚባል ሰሃባ እናት የመጨረሻ አንድ ልጅ ወልዳ ለዚህ ልጅ ስጦታ ነይት አለችው። እኔን ሊያስደስት የሚችል ነገር ዛሬ በአሁኑ ጊዜ ለወለድኩት ልጅ ነይት አለችው። ጥሩ ነይቼ ያለሁ አለ። ስጦታ ሊሰጥ ለዚህ ህፃን ይሄ ስጦታ በደረሰ ጊዜ የዚህ የሚሰጠው ስጦታ እቃ ባለቤት ሊሆን አላምንም። ወላጅነ መልሰ ልትነጥቅበት ትችላለህ። ሄደ ነብዩ ጋር አስመስክረ ብታረጋግጥልኝ እንጂ ይህን ስጦታህን አለች። እሺ ሄደ ነገረ ለነቢዩ እናት እንዲህ ብላኝ ይሄን አድርጌያለሁ። ሌሎች ልጆች አሉ አሉት ነቢዩ አለይሂ ሰላቱ ሰላም። አዎ አሉኝ፣ ወንዶች፣ ሴቶች። አፈአልታ ቢአውላዲካ ምስለ ሀዛ ወፊ ሪዋትን አፈአልተ ቢአውላዲከ ኩልህም ዛሬ ለዚህ ልጅ ያደረከውን ስጦታ በእናትየው ጥያቄ ተነሳ ለሌሎች ልጆችም አዳርሰሃል? አይ አላዳረስኩም፣ አልሰጠሁኝም። ልጆች አማና ናቸው። አማናችሁ ላይ እንድትቆሙ ይገባል። ኢተቁላህ ወአዲሉ በይነ አውላዲኩም አሉ። አላህን ፍሩ። ልጆቻችሁ መሃል ላይ ሚዛን ጠብቁ አሉ። ሚዛናዊ ሁኑ አሉ። ሰው በቤቱም ሀያቱ ላይ አማናን መጠበቅ መቻል አለበት። አማና በብዙ መተርጎም፣ መዘርዘር የሚያስችል ዘርፈ ብዙ የሆነ ነገር ነው። ይህን አማና እንድትወጡ ያዛችኋል። አድራ አንድ ሰው አስቀመጠ። ትላንትና ማታ እንዳለው ሰውየው የፈለገ ይሁን ሲባል በብሔር የፈለገ ይሁን በዘር የፈለገ ይሁን በሃይማኖት የፈለገ ይሁን ሰው ብቻ ሆነ። ከሌላ ቦታ አንተ ጋር ይሻለኛል ብሎ መጠኑም አይነቱም መልኩም የፈለገ ነገሩን የአደራው አይነት ሊወስድ በፈለገና በመጣ በጠየቀ ጊዜ ማግኘት አለበት። አማና ሲባል ዘርፈ ብዙ ነው። ወይዛ ከምቱም በይነ ናስ አንታኩሙ ብላት። ሰዎችን ስትዳኙ ስትፈርዱ በፍትሃዊነት ዳኟቸው። ለወገን፣ ለዘመድ፣ ለጓደኛ ሃይማኖተኛ በእኔ ሃይማኖት ላለ ለዛ ለዚህ አይሰራም። አንተ ጋር ተካሶ የመጡት ዳኛንና ቃዲን ብቻም አይመለከትም። በሽምግልና የሚዳኙ ሰዎችም ይሁኑ በባህል የሚያስታርቁ ሰዎችም ይሁኑ አንታህክሙ ቢልአድል በፍትሐዊነት እንድትፈርዱ ይገባል አሉ ነቢዩ አለይሂ ሰላቱ ሰላም። ሰዎች ሰዎችን ሲያስታርቁም ሆነ ሲዳኙ ያለውን አጅር ቢያውቁ ኖሮ አሁን ለዘረዘርናቸው ጉዳዮች ሲሉ አያዘነብሉም ነበር። የሰው ልጅ ሲዳኝም ሽምግልና ቁጭ ብሎ የሁለት ሰዎች መሃልም የባልና ምስትን የሚሆን ሲሸመግል ቃዲ ሆኖ ሲፈርድ ዳኛ ሆኖ ሲዳኝ የሚያንሸራትተውና እንዲያዘነብል የሚያደርገው ብዙ ነገሮች አሉ። አላህ ለዚህ እንደሚቆጣ ለምንም አይቆጣም። በጣም ይቆጣል። አላ ኡኽቢሩኩም ቢአፍደላ ሚን ደረጀት ሰደቀቲ ወሚን ደረጀት ሰውም አሉ ነቢዩ አለይሂ ሰላቱ ሰላም። አጅሩ ሰዋቡ ከሰደቃ ጾሞ ደርቆ ውሎ ለአላህ ብሎ ከመጾም ከዚህ ሁሉ አጅሩ ሰዋቡ በጣም ሊበልጥ የሚችል ነገር ሊጠቁማችሁ አሉ ነቢዩ አለይሂ ሰላቱ ሰላም። ኢስላህ ዛትል በይን የሰዎችን መሃል በፍትሃዊነት መዳኘት ማስታረቅ መጠንቀቅ መቻል አለብን። የምንዳኘው ወለው አላ አንፍስኩማል በራስህ ላይም ቢሆን በአባት በወላጅም ላይ ቢሆን በሌላ መልኩ መርዳት ይሻላል። ሐቅና ሐቅ ብሎ መርዳት አለብን። ግን በአሁኑ ጊዜ አይደለም መዳኘት መሸምገልም በቻርጅ ሆኗል። ችግሩ እዚህ ላይ ነው። ስንሰራ አላህን ያስቆጣል አያስቆጣም በጣም እየተጠነቀቅ ይሁን ኢነላሃ ጌታ አላህ ኒዕማ ይእድኩም ቢህ ኢነላሃ ካነ ሰሚአን በሲራ አላህ በእንዲህ አይነት መልካም ሸጋ በሆነ መልኩ ሲያዝ እንዴት ባማረው አይነት ነገር ያዛችኋል እንዴት ቆንጆ በሆነ አይነት ትእዛዝ ያዛችኋል በፍትሐዊነት ትሰራላችሁ ስትዳኙም ስትሸመግሉም ወይስ አትዳኙም፣ አትሸመግሉም። አላህ ሰሚ ነው፣ አድማጭ ነው፣ ተመልካች ነው። ከአላህ የሚሰወር የሚደበቅበት ነገር የለምና ይላል አላሁ ስብሐነ ወተዓላ ያ አዩሃ አለዚነ አመኑ አጢኡ ላህ ወአጢኡ ረሱለ ወኡሉል አምሪ ሚንኩም አላሁ ስብሐነ ወተዓላ በዚህኛው አያ ሙእሚን የሆናችሁ ሰዎች አላሁ ስብሐነ ወተዓላ በሚያዛችሁ ትእዛዛቶች ታዘዙ። ይህን ተግባራዊ ለማድረግና ለተልእኮ አፈጻጸም የሚላኩ ሩሱሎችን እና ነቢዩን አለይሂ ሰላቱ ወሰላም ታዘዙ። ወኡሉል አምር ሚንኩም ከዛ በታች መሪ የሆኑ የሚመሩላ የሚመሯችሁንም ሰዎች ተከተሉ፣ ተቀበሏቸው። መሪዎች በሐራም እስካላዘዙ ድረስ እሺ እንድትል ዲነል እስላም ሸሪዓ ያዛል። ክፈር ብሎ ቢልህ መሪነቱን ተጠቅሞ አትቀበለው። መሪነቱን ተቀበል ሸሪዓ እንዲህ ብሎኛል ብሎ መሪነቱን ተጠቅሞ ሸሃዳ ልቀቅ፣ ክፈር። ከዛ ዝቅ ያለ ነገር ኸምር ጠጣ፣ ሌላም ሌላ ነገር ከአላህ እያጣላህ ነውና እንዲህ አይነቱን መሪ እንድትታዘዝ አይደለም ሸሪያ ያዘዘው። ፈኢን ተናዛዕቱም ፊ ሸይእን ፈሩዱሁ ኢለላሂ ወረሱል ኢን ኩንቱም ቱእሚኑነ ቢላሂ ወልየውም ልአኸር። የሰው ልጆች የማግባባቸው ነገር ትንሽ ትንሽ ልዩነቶች ሊፈጠሩ ይችላሉ። አጋጣሚ ብትጨቃጨቁ፣ በአንዳንድ ጉዳይ ብትሳሳቡ አለ አላህ سبحانه وتعالى የዛኔ ፍርዱን ውሳኔውን ሸሪዓ ቁርአን ያልዳሰሰው ያላቀፈው ያልተነተነ ያልተናገረ ያላብራራ ምንም ነገር አንዳች ነገር አልቀረም። ስለዚህ ወደ አላህ ወደ ቁርአኑ መልሱ። ነቢዩ በሐዲሳቸው ምን ብሏል ብላችሁ ወደዛ መልሱ። መግባቢያችሁ ይሄ ይሁን አለ አላሁ ሱብሓነሁ ወተዓላ። ግን ይሄን ለማድረግ ኢማን ይጠይቃል። ኢማን ከሌለው በረጋ ስሜት በሰከነ መንፈስ ቁርአኑ ምን ብሏል፣ ሸሪዓችን ምን ብሏል፣ ሐዲሱ ውስጥ የነቢዩ ምን ብሏል ብሎ ሰከን ብሎ ለማየት ወደዛ ፍርዱን ለመመለስ ኢማን ይጠይቃል። ኢማን ከሌለ ግን ማ ከማ ይበልጣል ወደ ማለት ይኬዳል። ማን ከማን ያንሳል? ወደ መሳሰብ፣ ወደ መጓተት፣ ወደ ሌላም ወደ ሌላ ቦታ። ለዚህ ነው ወደ አላህ፣ ወደ ረሱል፣ ወደ ሀዲስ መልሱት የተሳሳባችሁትን ያልተግባባችሁትን ነገር ቢሸርጥ ኢንኩንቱ ሙእሚኒን አለ። ሙእሚን ከሆናችሁ አለ፣ ካልሆናችሁ አታደርጉትም ነው። ዛሊከ ኸይሩን ወአህሰኑ ተዕዊላ ወደዚህ መመለሱ በጣም መልካምና የተሻለ ነው ውጤቱ ይላል አላህ ሱብሓነሁ ወተዓላ። በምድራችን በአሁኑ ጊዜ ዓለም ላይ ኪላፍ፣ ጭቅጭቅ፣ አለመግባባት ይስተዋላል በተለያየ አጋጣሚ። እውነተኛ ኢማን ያለንና ለአኼራ ከሆነ የሚያጨቃጭቀን ነገር የማያግባባን ነገር ሁሉ ለአኼራ ከሆነ አንጨቃጨቅም። ባያግባባን እንኳን በቀላሉ አላህ ባለው ቁርአኑ ባዘዘን መልኩ ወደ ሰላም ወደ መግባባት ይመጣ ነበር። በዘመናችን አንዳንድ ሰዎች በቡድን ይደራጁና የዳዋ ጀማዓ ነን ይላሉ። ምድሯ ላይ በዚህ ዓለም ዳዋ እንደ ሰዎቹ አመለካከትና እንደየተምሂዱ የተለያየ አካሄድና ፕሮሲጀር ይኖረዋል። ይሄ ብልጠት ይሄ ስልት ዲን ኢስላም ሸሪዓ ላይቃወመው የሚችል አጋጣሚ ሊኖር ይችላል። የሰው ልጆችን ሸሃዳ የሚያስለቅቅ እንዲከፍር የሚያደርግ ወይም ዲን ላይ ሌላ አይነት ሰጣ ገባን የሚፈጥርና የሚወልድ አይነት ነገር ከሌለው በየትኛውም አይነት ዘዴ በየትኛውም አይነት ስልት ሰው ለሰው ዳዋ አድርጎ ጥሩ የሆነ አክላቅ ስነ ምግባር እንዲይዝ የሰው ልጅ የሰው ልጅ በቁርአን የተቀመጠለትን ባህሪ እንዲላበስ ወደ መስጂድ ወደ ጀማዓ እንዲመጣ እንዲፋቀር እንዲግባባ የሰው ልጅ ከተባለ ሁሉም የአላህ ፍጡር ነውና ብሎ ሰዎችን በምንም ሳይለይ በአንድ አይነት በአንድ አይን በሚዛናዊ እይታ ሊያይ የሚያስችል ከሆነ ይሄ ዳዋ ሊደገፍ ይችላል። ግን መስጂድ ያሉትን ራሱ ሊያባረር የሚያስችል ከሆነ አንተ ቢድአ ሰሪ ነህ፣ አንተ ሐራም ሰሪ ነህ፣ ወይንም የኛ ዳዋ እንጂ እነዛ ተቀባይነት የለውም ይሄ ከዛ የሚናቆር ይሄ ከዚህ የሚናቆር ወማ ኡርሲሉ አለይህም ሐፊዚን ይላል። ማንም በማንም ላይ ገምጋሚ አይደለም። ማ በእርግጠኝነት በትክክለኝነት ይሰራል አላህ ብቻ ነው የሚመረምረው። በዘመናችን የሰው ልጆች ስም ያሳምሩና ይፈጥሩና ይላብሱትና መጥተው መስጂድ ይገባሉ። መስጂድ ላይ ያለ ከልቅ እንዲበተን ያደርጋሉ። ሁወ ሰማኩሙል ሙስሊሚን ይላል አላሁ ስብሓነ ወተዓላ። ስያሜ ለዚህ ኡመት ሲሰጥ አላህ የሰጠ ስያሜ ጌታ አላህ ሙስሊም ብሎ ሰይሟል። አንተ ስያሜ ላይ ልታወጣ አትችልም። ሌላ ስም ቀምረህ ሌላ ስም ከሽነህ super ሰለፍ ብለህ ሌላ ሌላ ብለህ አማሩኝ የምትላቸውን ስሞች ሁሉ ለቡድንና ለጀማ አውጥተ የሰዎች መበጣጠሻ መቆራረጫ ሰዎች ሊከፋፈሉ ካስቻለ እንዲህ አይነት ዳዕዋ የለም። የማግባባ ነገር ሆኖ ከተፈጠረ وإن تنازعتم في شيء فردوه إلى الله والرسول እያለ እኮ ነው። ያለ አግባባው ሸሪዓ ከሆነ ያለ አስማማው ዲን ከሆነ ምን ችግር አለው? ሐዲስ ይፈታዋል። ምን ችግር አለው? ቁርአን ይፈተዋል? የሰው ልጅ የሰውን ልጅ ብድግ ብሎ እከሌ ካፍር እከሌ ሙሽሪክ ሊል አይችልም። ወላ ተቁሉ ሊማ ተሲፉ አልሲነቱኩም ልከዚባ ሃዛ ሀላሉን ወሃዛ ሐራም ሊተፍተሩ አለላህ ልከዚበ ይላል። ፈጥሮ ይሄ ሸሪአ ነው ብሎ በአፈጮሌዎች ዲነል እስላም በአፈጮሌዎች ፍልስፍና ሊሰራ አይችልም። እንደዚህ አይነት ዲን የለም። ስለዚህ የማግባባ ነገር ሸሪዓ ከሆነ ችግር የለውም፣ መነጋገር ይቻላል። ግን የሚያሳዝነው ይሄ አይደለም። አሁን ወደ አልኳችሁ አይነት ጭቅጭቅና ወደ አልኳችሁ አይነት አለመግባባት ሙስሊሙን ሊከፋፍል ሊቆራረጥ የተዘጋጀ ቡድን አብዛኛው በጃህል የተወጠረ ነው። በመሀይምነት ጥፍንግ ያለ ነው። ጨመቅ አርገ ብትይዘው ሹሩጠል ውዱ አያውቅም፣ ሹሩጠ ሰላት አያውቅም። ተመልከት እንግዲህ ይሄ ነው አሊም ነኝ ብሎ እኮ ሰው እመራለሁ የሚለው። ሐራም ሐላል አይለይም። ከየት ያመጣዋል? አብዛኛው ደግሞ ተልኮ ሊያሳካ የሚሰባሰብ ቡድን ነው። በአንዱ ጀርባ ፖለቲካ አለ። በአንዱ ጀርባ አንዱ ቡድን ጀርባ ጥቅም አለ። በአንዳንዱ ጀርባ የሁዳ አለ። መልኩ እስላማዊነት ለብሶ ሌላ ችግር ፈጣሪ። እንደዚህ አይነት ጭቅጭቆች ናቸው ለመግባባትና ለመስማማት በጣም የሚያዳግቱ። ለምን ወኢን ተናዘዕቱም ፊ ሸይኢን ፈሩዱሁ ኢለላህ ወረሱል ኢን ኩንቱም ቱእሚኑነ ቢላሂ ወልየውም ልአኺር ወደ ቁርአንና ወደ ሀዲስ መልሶ መግባባትን የሚከለክላቸው ኢማን ስለሌላቸው ኢማን ያለው ሰው በቀላሉ ይግባባል። ወደዚህ የመራው ጌታ አላህ ነውና